الحمد لله الحمد لله والصلاه والسلام على رسول الله وعلى اله وصحبه ومن والاه ክቡራንና ክቡራት የዛሬው ደርሳችን ከሪያድ ማነው ከቡሉጉል መራም من ادله الاحكام في كتاب البيوع باب القراض او المضاربه قراض ወይም ሙዳረባ የሚባለው ላይ ነው የምንገኘው ሐዲስ ቁጥር 778ኛው ሐዲስ ላይ ነው የምንገኘው حديث حكيم بن حزام رضي الله عنه من يقرأ المثنى فليتفضل مشكورا السلام عليكم ورحمة الله وبركاته عليكم السلام بسم الله والصلاة والسلام على رسول الله صلى الله عليه وسلم باب القراض باب القراض عن سهيب رضي الله عنه أن النبي صلى الله عليه وسلم قال ثلاث فيهن البركة البيع إلى أجل والمقاربة والخلط والخلط البر بش بالشعير للبيع لا للبيت لا للبيع رواه ابن ماجه بإسناد ضعيف وعن حكيم ابن حزام رضي الله عنه أنه كان يشترط على الرجل إذا أعطاه مالا مقاربة مقاربة ألا تجعل مالي في في كبد ربط ولا تحمله في بحر ولا تن ولا تنزل به في بطن نسير فإن فعلت شيئا من ذلك فقد ضمنت ماليا رواه الدر دار قرطبي ورجاله ثقات فعلت شيئا من ذلك فقد ضمنت ماليا رواه رواه الدار قرطني ورجاله ثقات وقال مالك في الموطئ عن العطاء ابن عبد الرحمن ابن يعقوب عن أبيه أن عن جده أنه عمل في مال للمثمان على أن على أن ربح بينهما وهو موقوف صحيح طيب የመጀመሪያው ሐዲስ ባለፈው ለማየት ሞክረናል ሶስት ነገሮች በረካላቸው የዱቤ መሸጥ እንዲሁም የትርፍ እኩል ወይም ደግሞ ብድር የሚል ነገር ሶስተኛው ስንዴና ገብስን ቀላቅሎ መብላት ለቤት ለልቤት ነው ለገበያ ከሆነ ማጭበርበር ነው የሚሆነውና አይቀላቀልም ሁሉም ለየብቻ መሸጥ አለበት የሚበላ ሰው ይቀላቀለው እንጂ ብለናል وعن حكيم بن حزام رضي الله عنه أنه كان يشترط على الرجل إذا أعطاه مالا مقارضة ألا تجعل مالي في كبد الا تجعل مالي في كبد رطبه ولا تحمله في بحر ولا تنزل به في بطن مسيل فان فعلت شيئا من ذلك فقد ضمنت مالي رواه الدارقطني ورجاله ثقات وقال مالك في الموطئ عن العلاء بن عبد الرحمن بن يعقوب عن أبيه عن جده أنه عمل في مال لعثمان على أن الربح بينهما وهو موقوف صحيح ያው መስን እንደቀራውላችሁ ሐኪም ኢብኑ ሒዛም ስራውን አላህ Subhanahu Wa Ta'ala ይወደድለትና አንሁ ካነ ነበረ ሐኪም የተባለው ሰው ታሪከኛው ሰሃቢ ባህሪው ካነ ነበረ የሽተሪጡ ቅድመ ሁኔታ የሚያስቀምጥ على الرجل በሰውየ ላይ اذا اعطاه በሰጠው ሰዓት ማለን ገንዘብ ሙቃረዶተን ሙዳረበተን ተርፈኩልን ካስራናን አበሉን ውጤቱን የኔን ልናደርግ በመሐከላችን ብሎ በሚሰጠው ሰዓት የሚያስቀምጠው ሸርጥ ነበረ ምን ምን ምን የሚል መስፈርት ነበረው ከተባለ ألا تجعل مالي في كبد رطبة። روح ያለው ነገር እንዲያገዛ ማለት ነው في كبد رطبة ማለት كبد ማለት ጉበት ማለት ነው ጉበት ፊ ከቢድን ጉበት ላይ ረጥበቲን እርጥብ ሆነ ላይ ማለት ነው ያው ሩህ ያለውና የሚንቀሳቀስ ነገር ጉበቱ እርጥብ ነው የሚሆነው ከሞተ ይደርቃል ደም ያቆምና ማለት ነው አሁን ከቢድን ጠራ እንጂ የፈለገው ሩህ አለው ነገር እንዲያገዛብኝ ነው በሽታም ሲመጣ ይሞታሉ ሲመቱም ይሞታሉ ሩህ ያለው ነገር አስቸጋሪ ነው ነገ ይሙት ዛሬ ይሙት አይታወቅም ገብቷቸዋል ፍየል ከብት ማለት ነው ፍየል አረባለሁ ብሎ ቢሰማር አንድ ሰው ድንገት በሽታ መጥቶ አንድ ሊገልበት ይችላል ይከስራል የማይከስሩ ነገሮች አሉ አይደል ሸቀጣ ሸቀጥ ነገሮች የማይከስሩ እንደ ብር እንደ ወርቅ ያሉ ነገሮች እንደዛ ለነግዲ ማለት ነው ብልጥ ሰው ነው ሩህ ያለው አገዛም ነበር አንድ ሸህ እና አላ ተጃል ማሊ ገንዘቤ እንዲያታደርግብኝ ነው የምሰጥህ በዚህ መስፈርት ከተስማማህ ነው ይያዝ ነው ሩህ ያለው ነገር ላትገዛብኝ ወላ ተህሚሉ في بحر ባህር ዘብ እንዳገባ ባህር ዘው ከገባ እንግዲህ ያው መሰጠውን ስለሚመጣ ራስ በከሰ ገንዘብ እንዳይከስር ማለታቸው ነው ወላ ተንዝል ቢ في بطن مسيلين ጎርፋማ ቦታ ላይ እንዳትገኝ ያሉ ነው ወላ ተንዝል ቢሂ ይዘው እንዳትወርድ ማለት ነው في بطن مسيلين ጎርፍ መሄጃ ሸለቆ ላይ በጥማ ሆር ማለት ነው ዋና ጎርቡ ሴንተር ቦታ ላይ እንዳይከድ ማለት ነው فإن فعلت شيئا من ذلك አሁን ከተቀስኩ እኔ እንዳታደርግ ብዬ ካስቀመጥኩት ነገር አንዱን ብትሰራ ኪሳራን ያልከሰልም ራስ ተከስራታለህ እያሉት ነው ፈቀደ ምን ተማሊ ገንዘብን ትከፍላለህ ትርፈኩን ተነጋግረናል ካፒታል ይሰጣል አንድ ሰው ሌላው ነግዶ ይመጣል ትርፉን በጋራ ያደርጋሉ ኪሳራም ከመጣ አይነቱን ሊነካው ይችላል አይነቱ ሲከስር ነጋዴው ይከስራል ማን ነው ባለቤቱ ገዙ ባለቤት ይከስራል ነጋዴው ደግሞ ልፋቱን ያጣል ማለት ነው ሰርቶ ነግዶ ካላተረፈ ያው ከሳራ ነው ስም ስለዚህ ይሄን መስፈርት ካሟላህ ነው መስጠት ይል ነበርና ይሄን መስፈርት አሟልቶ መስጠት ይቻላል ይሄን ይሄን ላታደርግብኝ ትርፈኩን ስራ ነገ ግን ይሄን ይሄን ላገዛ ኮንትሮባንድ ላይ እንዳትገባ ምናምን ብሎ ማለት ነው አስካሪ መጠጥ ነገር ላይ አደንዛዥ ነገር ውስጥ ገብተህ ጉድ እንዳታመጣ ብሎ ቀድሚያ ሆነ ማስቀመጥ ያው ጥሩ እንደሆነ ነው የሚያሳየው እንዲብለ ከሰራ ግን ልከፍለኝ ነው ይሄን እንስማማ ነው ይሄን ቅድመ ሆተ ማስቀመጡም ይቻላል እንዲያለ ብሉህ መሆንም ደግሞ ያስፈልጋል ነው ገንዘብ እንዳይከስር ዝም ብሎ ነጋዴ ነኝ ያልሁሉ ነጋዴ አይደለም ገበሬ ነኝ ያልሁሉ ገበሬ አይደለም ገበሬ እኮ መሬት ነው ያበል ሲሰጥ በደንብ አርሶ ቀደም ብሎ አርሶ በደንብ አርሞ ጎልጉሎ በደንብ የሚያመርተው ለሆነ እንጂ ተልከሽ እያለ ዝም ብሎ አረሳ ይባል ወይ አላረሰማ ይባል ገበሬ ሲያሰናክል የከረመ ሁሉ ገበሬ አይባል ነጋዴውም እንደዛው ነው ግብር ስንጠይቅ ሁሉ ነጋዴን እያለ ነጋዴ ያላደለው ነጋዴውን እያስወረገ ግብርን ጫካ ሆኗል አቶ መለስ እንደዛ እንዳይሆን ያው መስፈርቱን ቀድሞ አስቀምጦ በዛ መስፈርት ከተንቀሳቀሰ አትራፊ እንደሚሆን ያቃል ማለት ነጋዴ ነው ሰውየው ሐኪም ኢብኑ ሂዛም ሒዛም ረዲየላሁ ዐንሁ እና ሐዲሱን ዳረቁት ይዘግበውታል ወሪጃሉሁ ثقات ማለት ዘጋቢዎቹ ሰዎቹ የተዋጣላቸው ታማኝ ሰዎች ናቸው ተብሏል ይላሉ እብኑ ሐጀር ናቸው የሚሉት طيب وقال مالك امام مالك ደግሞ ብለዋል ፊልም ወጣይ ሙወጣ የሚባለው ክታባቸው ላይ አልሙወጣ የማሊክ ዋና ክታባቸው ነው ያወሯቸው ሁሉ ሐዲሶች የተቀመጠበት ነው ኢማሙ አህመድ ሙስነድ እንደሚባለው ሁሉ طيب موطأ የሚባለው ኪታባቸው ላይ አኒል አላ عبد الرحمن ابن يعقوب عن ابي አንጀዲ ሲዘግቡ ማለት ነው ከአላ ኢብኑ አብዱራህማን ሲዘግቡ انه عامل في مال لعثمان على ابن عبد الرحمن انه رسو عامله سرتو ነግዷል في مال በገንዘብ ላይ የማነው ገንዘብ لعثمان የዑስማን የሆነ ዑስማን ኢብኑ አፋን ይሁን ዑስማን ሌላ ሰው አልገለጸውም ያው ዑስማን ዋና መሳሉ على ان الربح بينهما ትርፉን የጋራ ሊያደርጉ ትርፉን የጋራ ሊያደርጉ እንደሰራ ይናገራል የሚል ሞቶ ተዘግቧል وهو ይሄ موقوف صحيح على ابن عبد الرحمن ላይ ያ ነብይ አንጀድ ይባል موقوف ነው ነብያችን ጋር አልደረሰም ማለት ነው ግን ተግባሩ እንዳለ ያሳያል ነው የሚለን طيب كبيد ማለት عضو في الجانب الايمن من البطن تحت الحجاب الحاجز ጉበት የሚገኘው በግራ ጎን ነው በቀኝ ጎናችን ነው የሚነግረኝ በእውቀት ነው ማለት የምፈልገው በመላ አይደለም በጎን ነው የሚገኘው በጎን ሆኖ ግን በቀኝ በኩል ነው በግራ ጎናችን ነው ወይስ በሁለቱም ቦታ ጉበት አለ ለማንኛውም የሚገኘው ይላል ኪታቡ እንደሚለው እኛ አላቅም በየት እንደሚገኝ ከቢድ ማለት በቀይ በኩል የሚገኝ ነው ከሆዳችን በቀይ ጎን ሆኖ ከ ከመጋረጃ ነገር አለው ከሱ ስር ነው የሚገኘው እያለ ነው በግራ ነው የሚካለ እንግዲህ ማስረጃ ያምጣል ረጥበትን ማለት الرطبه هي الناعمه الغض الغضه الطريه እንግዲህ የሰላጅ ያልገባ ስጋ ረጥባ ይባላል እርጥብ ስጋ ይባላል በሀገራችን ሰላጃ ፍሪጅ ያልገባ ማለት ነው አሁንም ስራውን ያላቆመ እንሰሳ ጉበቱ ያወርጥብ የሚሆነው በጥቅሉ የተፈለገው ምንድነው ላ ተሽተሪ الحيوانات ነው حيوانات እንዳትገዛ አደራህን ማለት ነው እንሰሳ ነገር ሩህ ያለው ነገር ማለት ለአነ ማ ካነ ለሁ ሩሁን ለኪ አብዛኝ ለጥፋት የሚደረገው ሩህ ያለው ነገር ነው ዛሬ ታመማል ነገ ይሞታል ምን አሸገር ነው በጥኑ መሲል ማለት ሸለቆ ለሸለቆ ዘንድ ያከድ ድንገት ጎርፍ ከመጣ እንኳን ብሩ ሰው የማይተር ሸለቆ ያለ ሰው አዲስ አበባ መደኒ የአደጋ መከላከያ እንትን ቀድሞ ዝናብ ሊመጣው ሲባል በዝቅታ ቦታ በጎጓዳ ቦታ ያሉ ሰዎች እንዲጠነቀቁ ምክር የሚሰጠው ባህር የገባ ሰው ያው የባህር አደጋ ብሩ ሊያመጣ ስለሚችል ነው አላያል ሙዳረባ ተርሸኩል የሚባለው ነገር አሱ መሰረት ያለው መሆኑን ያሳያል ያው ሸሪዓውን ጠብቆ ከተሰራ የሚፈቀድ መሆኑን ያመለክታል ነው ሌላው ተርፈኩል ላይ የሚገቡ ሰዎች ይህን ታድርግ ይህን ላታድርግ ይህን ታድርግ ብሎ መስፈርት ማስቀመጥ የሚቻል መሆኑን ነው ቅድሚያ ሲሰጠው ብሩን መስፈርት ወይም ቅድመ ሁኔታ ያስቀመጣቸውን ህጎች ማክበር ግዴታ ነው ይዘዋል ያን ከጣሰ ይከፍላል ነው ባይሆን ቅድመ ሁኔታው ቁርአን ሐዲስን ያልነቀፈ ባጥል ያልሆነ መሆን አለበት ባጥልማ ከሆነ ሁሉ ምንድነው እንትና አይሻን አይሻን የሆርል በልሽና ለኔ ሆስ ስትላት በሪራን ሌሎች ደግሞ መሰረቶች አስቀምጠው ነበር ሰዎቿ ነብዩ ሰለላሁ ዐለይሂ ወሰለም ዝም በስተቀባያቸው ችግር የለም አሉና ኋላ ላይ ምንድነው እንዲያሉ ሰዎች ላወላአ ኢላ ለሙዕቲቅን ባሪያን ሁር ላለ ሰው እንጂ ወላ አይሰጥም ብለው ማስተንጋ ተናገሩ መቶ ሸርጥ ቢሆን ሸሪዓን ካልገጠመ ይወረወራል ።ሸሪአን ሸሪዓን ከገጠመ ደግሞ የምናስቀምጣቸው መስፈርቶች ተቀባይነት አላቸው ማለት ነው ያው ንግድ ላይ ሲገባ ሊያከስሩ የሚችሉ ነገሮችን መራቅ እንዳለበት ነው አሁን ኮንትሮባንድ ጥቅም ሲመጣ ማሻአላህ ነው ግን ከጥቅሙ ይልቅ ያሳደደውና ያከሰረው ይበዛል የትም አያዛልቅም እንደዛ ነገሮች ላይ እንዳትገባ እንዲያ ነገር እንዳትገባ ብሎ ማስቀመጥ ይቻላል ነው ሙዳረባ የተባለበት ሙቃረዳው ሙዳረባ የሚባላል ሙቃረባ ማበደኑ ከነግር በመስጠት ያው እንደ ብድር አይቶት ነው ሙዳረባ ማለት يضربون في الارض يبتغون من فضل الله እንደሚለው በምድር ላይ መንቀሳቀስ يضربون في الارض ተብሏል ነጋዴ ደግሞ ዋና እንቅስቃሴ ፈጻሚ እሱ ነው طيب ቀጥሉ ዛሬ ብዙ ሰዓት አይኖረንም አንድ ወታርቶች እንቀራለን ኢንሻአላህ ያለ السلام عليكم ورحمة الله وبركاته باب المساقات والإجارة عن ابن عمر رضي الله عنهما أن رسول الله صلى الله عليه وسلم عامل أهل خيبر بشطر ما خرج ما يخرج منها من ثمر أو زرع متفق عليه وفي رواية لهما فاسألوا أن يقرهم يقر يقرهم بها على أن يكونوا على أن يكفوا عملها ولهم نصف الثمر فقال لهم رسول الله صلى الله عليه وسلم نقركم بها على ذلك ما شئنا فقروا بها حتى أجلاهم عمر ولمسلم أن رسول الله صلى الله عليه وسلم دفع إلى يهودي خيبر نخلة خيبر طيب عن ابن عمر رضي الله عنهما أن رسول الله صلى الله عليه وسلم عامل أهل خيبر بشطر ما يخرج منها من ثمر أو زرع متفق عليه ከዚህ በፊት ባቡል ሙሳቃቲ ይባላል ይሄ ኪታብ ባቡ አልሙሳቃት ሙሳቃት ማለት የሆኑ ዛፍ ነገሮች ይኖራሉ አትክልት ነገሮች እንደተምር ያሉ እነሱ ደግሞ በመጠጣት ነው የሚኖሩት ውሃ በመጠጣት ሙሳቃት ማለት ውሃ መጣጣት እንደማለት ነው ይሄን ውሃ ጠጣልኝና ይሄን አትክልቴን በወር ይሄን ያከፍራለሁ በአመት ይሄን ያከፍራለሁ የሚባል ነገር ወደ ኢጃራ ተራሽቶ ኢጃርም ይባላል ሙሳቃፍም ኢጃራትና ሙሳቃፍ ይለያያሉ ኢጃር አትክልቴን አከራይቻለሁ ለ10 አመት ለ10 አመት አከራይቻለሁ ይሄን ያህል ልትወስድ ተብሎ የሚባል ነገር ነው ሙሳቃት ማለት ግን አትክልቱን ይዞ እያጠጣ በማጠጣት የሚከፈለው ክፍያ ይኖራል ወይም ደግሞ ያበል የሚገኘውን ጥቅም በጋራ ሊሆን ይችላል በኩል ወይም ሲሶር ሊሆን ይችላል እንደ ስምንታቸው አላየሃል አረቦች ወይም ኸሊጆች እንበል ጀዘፈ አረብ የሚባለው የውሃ ችግር አለ ብዙ ጊዜ ያው ባህር ኑራቸው እንጂ በሀገራቸው ላይ ውሃ ፈሳሽ ወንዝ እንደኛ ሀገር የላቸው ስለዚህ የግድ ከባህር እየተቀዳ በተለያየ ነገር አትክልቶች መጠጣት አለባቸው ስለዚህ ባቡል ሙሳቃት ያለበት ምክንያት ይሄ ነው ሚን السوق فهي ماخوذه من اهم اعمالها ከስራ ሁሉ በጣም ከባድ በሚባለው ስራ ነው ማጠጣት ከባድ ነው فحاجه الشجر الى السوق اكثر من غيره ዛፎች ደግሞ ከሌላው ነገር ሁሉ መጠጥ በጣም የሚያስፈልጋቸው እጽዋቶች ናቸው ምክንያቱም ጀዘተ አረብ ላይ የውሃ ዝቅተኛነት ወይም ስስተነት ስላለ እና ደግሞ ፈማካኑ ሳቢቀን የስቁን ኢላ ቢነጥህ ግመል የሚባል በግመል የተቀዳ ቅርቃብ ታቁ ከሆነ በሱ ነበር በመተማሁን ከሄዳችሁ በአህያ በምን ውሃ የሚቀደው ልክ እንደዛ በግመል ነበር የሚጠቀሙት ስራ በከባድ ስራ ተሰይሞ ባቡል ሙሳቃት አሉት ውሃ በጣም የሚያስፈልገው ዛፍ ነው ብለናል ዛፉ መጣ አለበት ደግሞ ለዛ ቀርቶ ማጠጣት ከባድ ነበረ በዛ ሰይመው ባቡል ሙሳቃት አሉት ሙሳቃት የሚባል ስያሜ ተሰጠ ማለት ነው ዛፍን ለሆነ ሰው እንሰጠዋለን ያተክልትን ዛፍ ማለት ነው እንዲያጠጣውና የሚያስፈልገው እንዲያሟላለት አበል ግማሽ ሰጠው። ወይ ሁለት እጅ ሁለት እጅ ልንሰጠው ወይም ማለት ነው ለምሳሌ ይሄን ይሄ ተግባር የሚፈቀድ ለመሆኑ ሐዲሱ ግልጽ ነው አሁን የተቀረው ሐዲስ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ሰተዋለ የኸይበርን አትክልት ኹላፋው ራሽዲንም ከዛ በኋላ በኸይበር ዙሪያ ላይ ቀጥለውበታል ያበል በመስጠት ማለት ነው የሚወጣውን በግማሽ ሊያደርጉ ቂያሱም ይሄን ያመለክታል ነው እንዲያለ ከባድ ስራ ሰው ሰርቶ ጥቅምን በጋራ ቢያደርጉ የሚቻል መሆኑ ማለት ነው እሺ ከታው ወደ ሐዲስ ልግባላችሁ ከአብዱላህ ኢብኑ ዑመር ተዘገበ ምን አሉ አነ ረሱላህ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ አመለ የኸይበር ሰዎችን ኸይበር ማለት አሁን በኡርዱን ጫፍ የሚገኝ ሰውዳር ባምድር ምድር ውስጥ የሚገኝ መዲና ዙሪያ ነው ያለው እና የኸይበርን ሰዎች ተዋውለዋቸዋል ማለት ነው አመለ ማለት ቢሻጥሪ ማ يخرج ማ ቢንስፊ ማ يخرج ማለት ነው በሚወጣው ገሚስ ሚን ተመርን ከፍራፍሬ አው ዘርዕን ወይም ካዝርት ሰመር ምንለው እንደ ተምር እንደ ፓፓያ ያው ከፍ ያለ ፍሬ ያላቸው ነገሮች ነው ዘርዕ ምንለው አዝርት እህል ማለት ነው ስንዴ ገብሱ ምናምን የመሳሰለው ስለዚህ የወጣውን ለግማሽ ልናደርግ እናንተ ሰርታችሁ እኛ ባለን ንብረት ሆነን እንኖራለን ሲሏቸው እሺ ብለው ተቀብለው እነሱም ነብያችን አለይሂ ሰላቱ ወሰለም ሰጥተዋል ነው የሚለን وفي روايه لهما لبخارينا مسلم فسالوه اهل خيبر የኸይበር ሰዎች ጠየቋቸው ነብያችን አለይሂ ሰላቱ ወሰለም ምን ብለው አይቅረውም ቢሃ ኸይበር ሲከፈት በጦርነት ማለት ነው ኸይበርን አታስለቅቁን እዚሁ እንቀመጣሉ طيب አላ ይክፉ አመልሃ የግብርናውን ስራ ግን እኛ እንሰራለን አሉ ካገሩ አታባሩን እናንተ ንብረት ሆናችኋል እኛ ደግሞ ሰራተኛ ሆነን ተጋግዘን ያው የሚፈለገው ቦታ መድረስ እንችላለንና ከሀገራችን አታባሩን ብለው በጠየቁት መሰረት ተስማሙ ነብዩ አለይሂ ሰላቱ ወሰለም አላን ይፉ አመላ ወለሁም ንስፉ ተምሪ አው ንስፉ ተምሪ ተመሪ የፍሬው ግማሹ ሊሰጣቸው እና ሲጠይቁ ፈቃደ ለሁም ረሱላህ ሰለላሁ ዐለይሂ ወሰለም ነብያችን አሏቸው ኑቅሩኩም ቢሃ ኸይበር ላይ እንድትቀመጡ እናደርጋለን እና ጸራችኋለን አላ ذلك ማሽእና እስከፈለግን ድረስ ዙ ኸይበር ተቀምጣችሁ ያበል ያዛችሁ ምረቱን እንድትጠቀሙ እናደርጋለን እስከ መቼ ለሚለው እስከ ፈለግን ድረስ አሉ አቀሩ ቢሃ በዚህ ላቸው መሰረትም ኸበር ላይ እንዲቀመጡ ተደረጉ ማለት ነው ቀሩማ ሰበቱ ቢሃ ማለት ነው hatta ajlahum ዑመር አቡበክር መተው ከዛም አልፈው ዑመር በመጡበት ሰዓት ከኸበር እንዲለቁ አረጋቸው እነን ኸልቆች ማለት ነው ለምን ያው ይሁዳ ቸገረው ብለ ቤት ብሰጠው አንተን አሰቅቆ ቀምቶ ነው የሚሄደው ፍልስጤም ላይ እንደምታውት ማለት ነው እና የኸይበር ሰዎች አሁንም ያው ስራውን ስሩ ጥቅም የጋራ እናረጋለን ተብለው እሺ ብለው ተስማምቶ እያለ ነገር መሳብ ጀመሩ በዑመር ጊዜ ማለት ነው እንዴች ነሽና አሉና ዑመር ነብዩ ኮይስ ያስቀምጧችሁ ለዘላለም አላስቀምጧችሁም አሉ እ ያውም አላሏችሁም እስከፈለግን ድረስ ነው የምትቀመጡ ብለዋችኋል አሁን እንድትቀመጡ የምንፈልግበት ነገር እያለቀ ይመስላል አለ ዑመር ስለዚህ ቦታ ፈልጉ አሉ አስለቀቋቸው አሁን እኛ የምናየው ከማስለቀቃቸው በፊት ያው በስራቸው በጉልበታቸው እየሰሩ ሊከፋፈሉ ጥቅም ለጋራ ሊያደርጉ ተስማምተው ነበረ ነው ወሊ ሙስሊም እንደ ሙስሊም ዘገባ ان رسول الله صلى الله عليه وسلم يا الله ملكتኛ دفع ገፈተሩ ማለት ሰጡ ማለት ነው الى يهودي خيبر ወደ خيبر ዘመድ የخيبر ሰዎች ለሆኑት ይሁዳዎች ምን እንደሰጡት ነخل خيبر خيبر ላይ የሚገኙ ዘንባባ ወይም የተመዛፎችን ወርዱሃ ከነመረታቸው ተሰጧቸው አላ ያተሚሉሃ ሚን አሟልህም በራሳቸው ገንዘብ ዘሩን ዘርተው የሚያስፈልገው ነገር አሟልተው እንግዲህ ማዳበሪያ ማስፈልገው ጉልበት ማስፈልገው ውሃ ማስፈልገው ያው ገንዘብ ወጪ ያደረጉ ጉልበታቸው ወጪ ያደረጉ ሊሰሩና የተገኘውን ጥቅም ወላሁም ሸጥሩ ሰመሪሃ የፈረውን ግማሽ ወይም ያዝመረውን ግማሽ ሊበሉ ተስማምተው ነበር ሲበሉ እንዳቆዩ ሁሉ መጨረሻ ላይ መዘዝ ሲያመጡ በሉ ቦታቸውን ፈልጉ ተብለው ተባረሩ ወደ ሻም ማለት ነው ቀጥሉ وعن وعن حنزلة بن قاس قال سألت رافع بن خديج رضي الله عنه عن عن كراء الأرض بالذهب والفضة فقال لا بأس به إنما كان الناس يؤاجر يؤاجرون على عهد الرسول صلى الله عليه وسلم على الماذيانات على الماذيانات وأقب وأقبال الجداول أشياء من الزرع فيهلك هذا ويسلم هذا ويسلم هذا ويهلك هذا ولم يكن للناس كراء إلى هذا فلذلك زجر عنه فأما شيء معلوم مضمون فلا بأس به رواه مسلم وفيه بيان لما أجمل في المتفق عن عليه من إطلاق النهي عن كراء الأرض طيب وعن حنظلة بن قيس قال سألت رافع بن خديج رضي الله عنه عن كراء الأرض بالذهب والفضة فقال لا بأس به إنما كان الناس يؤاجرون على عهد رسول الله صلى الله عليه وسلم على الماديانات وأقبال الجداول وأشياء من الزرع فيهلك هذا ويسلم هذا ويسلم هذا ويهلك هذا ولم يكن للناس كراء الا هذا فلذلك زجر عنه فاما شيء معلوم مضمون فلا باس به رواه مسلم وفيه بيان لما اجمل في المتفق عليه من اطلاق النهي عن كراء الارض حنزله ابن قيس ነው ሐዲሱ የሚያወራው ምንድነው የሚለው قال سالت رافع ابن خديج رافع ابن خديج የሚባለውን ሰሃቢ ጠይቄያለሁኝ እንደ ፈትዋ ጠይቄያለሁ እያለ ነው ስለምን አንኪራኢል አርዲ መሬትን ስለማከራየት ቢዘሃቢ በወርቅ ወልፍضቲ በብር ማለት ነው ይቻላል የመሬት ምናከራይ ብዬ ጠይቄያቸው ራፊ ኢብኑ ኸሪጅ ጠይቄው فقال لا باس به ምን ችግር አለው ይቻላል አለኝ እህም ይከለክል ሐዲስ አለሃ ያለው ይመስላል አይ ያኮ እንደዛ አይደለም እነማ ካነ الناس አለው ሰዎች እኮ የነበሩት ይዋጅሩን ያከራዩ የነበሩት على عهد رسول الله صلى الله عليه وسلم በነብያችን ጊዜ አህድ ማለት ዘመን ማለት ነው على زمن زمن رسول الله እንደ ማለት ነው على الماديانات واقبال الجداول እቺ አማርኛ ትከብዳለች ማዚያናት ናት ማለት የወንዝ ዳርቻ ወይም የቦይ ዳርቻ ማዚያናት ምንድነው የሚባለው ንሽ የሚባል ነገር አለ በገጠር ወንዝ አካባቢ ዳርቻ ወንዝ ነው ወንዝ ዳርቻ ላይ ያሉ መሬቶች እርጥበት ስለሚያገኙ ከወንዙ ንሽ ይሆናሉ እርጥብ ይሆናሉ ማለት ነው ዋቅባል ጀዳዊልም እንደዛው ነው ቦይ መስኖ የሚጠቀምበት አካባቢ ላይ መስኖ ዋው የሚሄድበት አካባቢ እንደዚሁ አመች ቦታ ነው የሚሆነው መሬቱ ያ ነበረና ከዛ ደግሞ ራቅ ያለው መሬት ድርቅ ያለ ነው ዋሻ ምንዘረ በነብያችን ጊዜ ማዲያናትና አቅዋጅ ዳውል የሚባል ዋሻ በሆነ በሆነ ነገር ላይ ምንዘረ ካዝረት ነበር የሚጠቀሙት ዋሻ ማለት ደግሞ ሌላ እርጥብ ያለ አይደለ ደረቅ ነገር አለ ማለት ነው ስለዚህ መሬት ያበር ሲሰል ሰውየው ምን ይለዋል በወንዙ ዳርቻ አካባቢ ያለች ለሟለሟ መሬት እዛ ላይ የበቀለውና የወጣው እህል ለኔ ሊሆን ከዛ ፈቅ ብሎ አለው ላይ ደግሞ ያለውን አንተ ልትወስ እያሉ እንደ ጅል ያሞኝ ነበር ሰውም ያው የቸገረው ሰው መቼም የማይቆፍር ነገር ይላል እሺ ብሎ ይስማማል በዚህ ላይ ያ መሬት ያዘው ሰው ያብል ያርሳል ሲደክም ይከርማል ባለ መሬት መሬቱን ስለሚያውቅ ጠንቅቆ በሱ በኩል ያለው ደህና አዝምሮ አዝመራ ይገኛል አዝመራው ይገኛል طيب ሌላው ደግሞ ልፋት ብቻ ጥቅም የለሽ ይሆናል ጣብም ይፈጠራል አንዱን በድሎ አንዱን አክብሮ ይሆናል ጉዳዩ ስለዚህ ምን አለ ዋሻ ምንዘ ፈየህሊኩ هذا አለ ከወንዙ በጣም የራቀው ይወድማል ይጠፋል ወይስለሙ هذا በወንዙ አካባቢ ያለው ጥሩ ይሆናል ደግሞ ክረምት በጣም ከከፋ ከበዛ ወይስለሙ هذا ወይህሊኩ هذا አለ ያ ጥሩ የተባለው ውሃ ይበዛበታል ይበላሻል ወደ ደረቁ ያለው አካባቢ ጥሩ ሆኖ ይመጣል ያም ማለህም ማለ አንዱ ተጠቃሚ አንዱ ተጎጅታ ነው የሚሆነው በዛን ጊዜ ደግሞ ወለም ይኩል الناس كراون الا هذا በዚህ አይነት መልኩ ካልሆነ በቀር የመሬት አበል የሚባል ነገር አይታወቅም ነበረ ስለዚህ ያ ክልክል ሐዲስ አለ አይደለ የሚከለክል ሐዲስ አለ አይደለ የምትለው ነገር فلذلك زجر عنه ይህ አይነቱን ችግር የሚያስከትል ከሆነ ብለው ነብዩ አለይሂ ሰላቱ ወሰለም ከለከሉ ዘጀረ ማለት ነሃ ማለት ነው አንሁ ከዚህ አይነት ያበላ ሰጣት ከለከሉ እንጂ ጭራሽ መሬት ማከራየት አይበቃም ማለት አይደለም ፈአማ شيء معلوم የታወቀ ነገርማ ሆኖ መድሙኑን የሚከፈል ወይም ዋስና ያለውማ ከሆነ ፈላ በሰቢ ችግር የለውም ይችን ማሳ ይችን መሬት ለ10 አመት ይሄን ይሄን ያልከፈይ ብሎ ይሰጠዋል እሺ ብሎ ከተስማማ የታወቀ ነገር ነው ያው አገኘም አጣም ዋጋውን የመክፈል ግዴታ አለበት መድሙን ነው ብለናል ታውቋል ዋጋው ኪራይ ካይተም እናምጣው ባለቤቱም አገባው እምትበላው ይኑር አይኑር እሱ ግዱ አይደለም መሬት የሚያከራይ ሰው አሐምሸ በወር 1000 በአመት 12000 እንድታቀርብ ለብቻ ተስማምቶ ይሰጣል አንተ ዋግተ ለምን ሰርቀ አንተ አይመለከተውም ልክ አሁን መሬትን ያበል ሰጠዋለህ በአመት የኛ ብር ልከፈይ ብለህ እሺ ወተስማምቶ ይገባል ወንዝ ዳርቻ ሆነ ከዛ ራቀ ምን አለ ያው ያገኘው ነገር አግኝቶ መክፈል ያለበት ለባለቤቱ ይከፍላል እንደዚህ ያለው ችግር የለውም ብሎ ነገረው ነው የሚለው አንድ መሬትን ያብል መስጠት የሚከለከል ሐዲስ አለ ሌላው ደግሞ የሚፈቅድ ሐዲስ አለ ሁለቱ የተጋጭ እንዳይመስላችሁ በዛ አስማሙት የተከለከለውን ቅድም በወንዝ ዳርቻ ያለውን አንተ ልትበላ በዚህ በኩል ያለውን ልትጠቀምበት የሚባለው ነገር ነው ስራው የሚሰራው ግን አንድ ሰው ነው የሚፈቅደው ደግሞ በአግባቡ ይሄን ያህል ተከፍላለህ መሬት ያበል ሰጥቻለሁ ሮቢ በለው እኩል በለው የራሱ ጉዳይ በዚህ ይስማማል ነው ረዋሁ ሙስሊም وفيه بيان عليه እዚህ ሐዲስ ላይ ማብራሪያ አለው ሊማ ኡጅሚለ ጠቅለል ተደርጎ ለተነገረው ፊልም ሙተፈቅ عليه ቡኻሪ እና ሙስሊም ላይ ጠቅለል ተደርጎ ለተነገረው ይሄ አሁን ሐዲሳችን ዘርዘር አድርጎ አብራርቶታል ምን ይጥላቅ ነህ አንኪራ ይላርዲ መሬት ማከራየት አይቻልም በማለት ጠቅለል ተደርጎ ለተነገረው ሐዲስ ይሄ በቂ ማስረጃ በቂ ማብራሪያ ሐዲስ ተገንቷል ነው የሚለው جزاه الله خيرا الله جزاك جزاهم ይክፈለው ዘጋቢው በደንብ አድርጎ አብራርቶ ነው ያወራው ሐዲሱን ማለት ነው እንግዲህ ሙዛራም ሙዳረባም ተመሳሳይ ስለሆነ በዝባን ያመጣው وعن ثابت بن الضحاك رضي الله عنه أن رسول الله صلى الله عليه وسلم نهى عن المزارعه وامر بالمؤاجره رواه مسلم ايضا ይሄም ሙስሊም የዘገቡት ሐዲስ ነው ምን ይላል ثابت بن الضحاك ان رسول الله عليه يا الله መልእክተኛ ነሃ ከልክለዋል عن المزارعه መሬትን ያበል ሰጥቶ ዘርተን እንካፈለው ማለትን ወአመረ አዘዋል ቢልሙአጀረቲ በማከራየት መሬት ማከራየት እንጂ ሙአጀራ ማለት ኪራይ ነገር ማለት ነው ሰርተህ የጋራ ሰርተህ የኩል ሰርተህ አርሰህ አዘጋጅተህ የመጣው ውጤት ሩብ ትበላ ሲሶሉት በላ ምናምን የሚባለው አይሆንም የሚለው ሐዲስ ነበረና ይሄን ሐዲስ ቀድም የቀራነው ሐዲስ በደንብ አብራርቶታል ሌላ መዘዘር ምንም አያስፈልግም ረዋ ሙስሊም አይቷል ሙዛራን የከለከሉት አንድን ጠቅሞ አንድን ጎዳ ሲሆን ነው ወአመረ ቢነሃ ሙዛራቲ ወአመረ ቢል የተባለው ሐዲስ እንደዛ በሚጎዳ መልኩ በነበረው ያበል አስተጣጥ ነበረ እንጂ በኪራይ መልኩማ ከሆነ ወይም ደግሞ ይሄን ያልተከፍላለህ እንደፈለከራስ ያገኘውን ጥቅም አገኝ አይመለከተኝም ከሆነ ይቻላል ነው ባይሆን የማይታረስና የተረፈ መሬት ካለ ያበል ከመስጠት ወንድሙ መርዳት ስታርሰው ክረም ተጠቀምበት ማለቱ ጎጆ ማውጣቱ የተሻለ ነው ይላሉ ባቡል ኢጃራ በሚቀጥለው ወደም ይመጣል ለዛሬ ዝላስኩማችሁ ኢንሻአላህ ተዓላ وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته